ራዲዮ ነጋሽ የኢትዮጵያ ሙስሊሞች ድምጽ ነው። በታሪክ አምድ ዝግጅታችን የታሪክ ምሁሩና የመብት ታጋዩን ጸሐፊ ዲን ጀበልን የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ ክፍል 13 ትረካን ሙሀባ ጀማል ይዞላችኋል። የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 13 ትረካ። ኢስላም በዳህላክ ደሴት ከላይ በጠቀስነው መልኩ ቢስፋፋም ከዚህ አልፎ ወደ አበሻ ማዕከል መስፋፋት ግን አስቸጋሪ ነበር። ምክንያቱ ደግሞ የክርስቲያኑ መንግስትና ቤተክርስቲያን እስላም በሐበሻ እንዳይሰበክ በመከልከላቸው ነበር። የሐበሻ ክርስቲያኖች በካሊፋው በገባቸው በገባችው ዳለግ ደሴት ላይ ሲዘምቱ ህዝቡ በትልቅ ተራራ ላይ በመውጣት እሳት ያነድ ነበር። ይህንን የሚያደርገው እሳቱን በማየት አጋዥ የሙስሊም ኃይል ወደ አካባቢው እንዲመጣለት በማለም ነበር። እሳቱን በማየት እየመጡ ያግዟቸው ነበር። በዚህ ጊዜ በካሊፋው ጦርና በአክሱም ጦር መካከል ግጭቶች ይከሰቱ ነበር። ሙስሊሞች አበሻ ሙሉ ለሙሉ የመቆጣጠር አቅም ቢኖራቸውም አላደረጉትም። ተክለ ጻድቅ መኩሪያ ይህንን አስመልክቶ እንዲህ ብለው ገልጸዋል። ነገር ግን አረቦች ወደቦቹን ከያዙ በኋላ ወደ መካከል ሀበሻ ድረስ ገብተው በሌላ አገር ላይ እንዳደረጉት ሀበሻን ለመያዝ ያደረጉት ትልቅ ጦርነት የለም። ምናልባት ካልነኳችሁ በቀር የሀበሻን ሰው እንዳትነኩ ብሎ መሐመድ በህይወቱ አዟል የተባለውን ለማክበር ይሆናል እንጂ በእውነት በዚያን ጊዜ ባላቸው ኃይል የአክሱምን መንግስት እንደ ፋርስና እንደ ግብጽ ለመውረር ቢፈልጉ ኖሮ ሳይቻላቸው የሚቀር አይመስልም። ሀበሻና አረቡ ዓለም ባላቸው የጂኦግራፊ ቅርበት የተነሳ የተለያዩ የአረብ ጎሳዎች ወደ ሀበሻ በተለያዩ ጊዜያት ተሰደዋል። ለአብነት በ738 121 ዓመተ ሂጅራ ኢማም ዘይድ ቢን አሊ ዘይነል አይበዲን ሲገደሉ ተከታዮቻቸው ተበታተኑ። ከፊሎቹ ወደ የመን ሲሰደዱ፣ የተቀሩት ወደ ሀበሻና ሶማሊያ ተሰደዋል። በየመን የተሰደዱት በዚያው የዘይድያን መዝሃብ መሰረቱ። በኋላ ላይም የዘይድያ መዝሃብ ወደ ዘይላ ወደብ ከተማ ደርሶ ነበር። ኢብኑ ባቱታ በ1330 ዘይላን በጎበኘበት ጊዜ በዚያው የዘይድያ ተከታዮች እንደነበሩ ጽፏል። ቀጥሎ የኡመያ የመጨረሻ ካሊፍ መርዋን ቢን መሐመድ በግብጽ ላይ በጁላይ 750 ዙልሂጃ ወር 132 ዓመተ ሂጅራ በአቡል አባስ በተላከ ጦር ተከበበ። ወደ ሀበሻ ሊሸሽ ሲል በአሚር ቢን እስማኤል ቡሰይሪ ከተማ ላይ ተገደለ። በዚህ ጊዜ በሙአውያ ኢብኑ አቡ ሱፊያን አላሁ አንሁ ተመስርቶ የነበረው የኡመይዳዎች ካሊፋ በአባሲዳ ካሊፋ ተተካም። አባታቸው ከሊፍ መርዋን ቢን መሐመድ ሲገደል ልጆቹ አብደላና ኡበይዱላ ወደ ኑባ ሸሹ። በዚያም የአባታቸውን ወዳጆች አገኙ። አራት ሺህ ያህል ሰዎች አብረዋቸው እንዲሰለፉ ማድረግ ቻሉ። የኑባው መሪም አቀባበል አደረገላቸው። በኑባው መሆንም የጥቃት እርምጃ ለመውሰድ መዘጋጀት ፈለጉ። ነገር ግን የኑባው መሪ ፈቃደኛ ሳይሆን ቀረ። ከዚያም ቁጥራቸው አራት ሺህ ከሚደርሱ የበኒ ኡመያ ደጋፊዎች ጋር ወደ አበሻ ተጓዙ። በቤጃ ክልል ሲያልፉም የቤጃው መሪ ጥቃት ከፈተባቸው። በመካከላቸውም ጦርነት ተካሄደ። ወደ የመን በመጓዝ የኡመይዳን ካሊፍ ዳግም ለመመለስ ትግል ማድረግ እንዳለባቸው ወሰኑ። በሀበሻ የዛሬዋ ኤርትራ በኩልም ጉዞ ጀመሩ። መንገድ ጀምረው ሳለ በሁለቱ ወንድማማቾች አብዱላህና እና ኡበይዱላህ የተመራው ቡድን በተለያዩ አቅጣጫዎች ሲጓዙ መንገድ ላይ ተለያዩ። ከአንድ ሰዓት በኋላ ሲገናኙም ያለሙትን ሳያገኙ አንድ ቀን ቆዩ። በዚህ ሁኔታ ላይ ሳሉ ቁጥሩ ከአራት ሺህ በላይ የሆነ የሀበሻ ኃይል በኡበይዱላህ በተመራው ቡድን ላይ ጥቃት ከፈተ። መሪያቸውን ኡበይዱላህን በጦር ወቅቱ በመግደል የተቀረውትን ማረከም። ንብረታቸውንም ምንም ሳያስቀር በመዝረፍ ጥሏቸው ተሰወረም። የለበሱትን ሳይቀር የተዘረፉት የኡመይድላ ኃይሎች ራቁታቸውን በመሆን የሚበላና የሚጠጣ በማጣት ተንገላቱ። ታዋቂው የታሪክ ጸሐፊ አል ያዕቁብ ከዋጥም የተነሳ አንዱ የሌላውን ሽንት እስከ መጠጣ ደርሰው እንደነበረ ጽፏል። ለአንድ ወር ያህል በችግር ቆይተው ከአብዱላህ ቡድን ጋር ተገናኙ። የአካባቢው ሰው ያለውን ሰጣቸው፣ ልብስም ለበሱ። ከዚያም ባሪያ በመምሰል በጋራ ወደ መካ ተመልሰዋል። የተወሰኑት በኒ ኡመያዎች ግን በሀበሻ ቀርተዋል። ታዋቂው ግብፃዊ የታሪክ ጸሐፊ አልመቅሪዚ እንደገለጹት በሀበሻ የተቀሩት በኒ ኡመያዎች ጥቂቶች ናቸው። እንደ ፕሮፌሰር ኤሪች ብሮካምበር ገለጻ እነዚህ አረቦች ወደ ሀበሻ ሲገቡ አረብ ገባ ተባሉ። በኋላ ላይም አርጎባ የሚል መጠሪያ እንዳገኙ ጽፈዋል። አረቦቹ ከአረቢያ በመሪያቸው በመርዋን ቢን ዩሱፍ መሪነት ተነስተው ከኤርትራ ዳርቻ ሰፈሩ። በኋላ ላይም ወደ ሸዋና ወሎ አቅራቢያ ተሰደዋል። ከአካባቢው ማህበረሰብ ጋርም በጋብቻ ተሳስረው ኢስላምን ሊያስፋፉ ችለዋል። በ764 147 ዓመተ ሂጅራ የግብፁ መሪ የዚድ ቢን ሐቲም አልሙሐለቢ ለሐጅ ወደ መካ ተንቀሳቀሰ። በፈንታው የተካውም በግብጽ የጦር መሪው አብዱላህ ቢን አብዱራህማን ቢን ሙአውያ ቢን ሀዲጅ ነበር። ኸዋሪጆች ወደ ሰሜን ኢትዮጵያ ወደ ዛሬው ኤርትራ በማቅናት ከሐጅ ሲመለሱ ሀበሻን ለማጥቃት ዝግጅት አደረገ። በ766 149 ዓመተ ሂጅራ ጦሩን ወደ ሀበሻ ዘመተ። በርካታ የኸዋሪጅ መሪዎችን ገደለ። አንገታቸውንም በመቅላት ወደ ግብጽ ይዞ ተመለሰ። ከቆይታ በኋላም ወደ ኻሊፋው ማዕከል ባግዳድ ላከ። በዚህም ድርጊቱ ምክንያት የዚድ ቢን ሐቲም ከግብጽ በተጨማሪ ቡርቃ ይሰኝ የነበረውን ግዛት እንዲያስተዳድር ተሰጠው። በ771 153 ዓመተ ሂጅራ የአክሱም መንግስት የንግድ መስመሩን ለመቆጣጠርና ሙስሊሞችን ከአካባቢው ለማባረር ጥቃት ከፈተ። የጅዳ ከተማንም አጠቃም። በዚህም ጊዜ የአባሲዳው ካሊፍ አቡ ጃፈር አልመንሱር የሀበሻውን ጦር የሚመክት ሰራዊት ወደ አካባቢው በመርከብ ላከም። የአክሱም መንግስት ሳይሳካለት ጥሎ ሸሸም። የጅዳ ከተማም ነፃ ወጣች። በመሰል ግጭቶች ምክንያቱም በአክሱም ይኖሩ የነበሩት ቤዛንታናውያን አክሱምን ለቀው ሄዱ። ለአክሱም ኢኮኖሚ ወሳኝ የሆነውን ዓለም አቀፍ የንግድ ሁኔታ ያካሂዱ ነበር። በዚህም የተነሳ የአክሱም መንግስት ለዓለም አቀፍ ንግድ ሙስሊም፣ አረብ ነጋዴዎች እንዲመጡ ወይንም እንዲገቡ ለመፍቀድ ተገደደ። ቤዛንታውያኑ በሙስሊሞች ተተኩ። ሙስሊም ነጋዴዎች ከንግዱ ጎን ለጎን እስላምን ማሳወቅ ያዙ። የአክሱም መንግስትም ዳግም ትንኮሳ በማትፈጸምበት ሁኔታ ተዳከመች። ካሊፋው ዳህላክን የተቆጣጠረው የሚመጣውን ትንኮሳ ለመመከት ብቻ ስለነበር ከዳህላክ አልፎ ተዳክማ የነበረችውን የአክሱም መንግስት ለመያዝ ሙከራ አላደረገም። ትንኮሳው እንደማይፈጸም ካሊፋው ሲረዳ በዳህላክ ላይ የነበረውን ቁጥጥር ቀነሰ። በዚህ ሁኔታ ላይ ሳሉ በየመን የካሊፋው ተጠሪ በነበረው ሐመድ አልበርበሪ ላይ አመጽ ተቀሰቀሰ። በዚህ ጊዜ አክሱም መሪዎች ዳህላክን ከካሊፋው ለመገንጠልና ዳግም ለመቆጣጠር ሞከሩ። ካሊፋው ሃሩን ረሺድ በ786 እስከ 809 ካሊፋ ነበሩ። በዳላ ሀበሻ ላይ ጥቃት ለመክፈት ፈለጉ። ለዚህም ታዋቂውን የማሊኪ መዝሐብ መስራች የሆነውን ኢማም ማሊክ ኢብኑ አነስን ፈትዋ ጠይቀዋል። ኢማም ማሊክ በካሊፋው ሀሩን ረሺድ ለቀረበላቸው ጥያቄ ሱልጣኑ በድሏቸው ከሆነ ያመጹት እነሱን መዋጋት አይቻልም፣ ነገር ግን እንዲሁ አምፀው ከሆነ እነሱን መዋጋት ይፈቀዳል ሲሉ ምላሽ ሰጥተዋል። በዚህም ጊዜ በጃዎች መጠናከር ጀመሩ። በቀይ ባህር አካባቢ ቀድሞ እስላምን ከተቀበሉት ውስጥ በእጃውያን ህዝቦች ይገኙበታል። የቤት ጃዝ ዛሬ በሱዳንና ኤርትራ ይገኛል። ከአክሱም መንግስታት ጋርም ገብር አልገብርም ጦርነት ሲያካሂድ የነበረ ህዝብ ነው። በ831 በቤጃው መሪ ካኑን ኢብኑ አብዱል አዚዝ እና በካሊፋው አልሙተሲም መካከል ስምምነት ተደረገ። ካሊፋው ሙተሲም ለቤጃው መሪ እስከ ደቡብ ዳህላክ ያለውን ግዛት በእርሱ ስር እንዲሆን ፈቀደ። አልያቁብ የተባሉት ታዋቂ የአረብ ጸሐፊ በ872 እስከ 889 ባለው ጊዜ እንደጻፉት ሙስሊም አረብ ነጋዴዎች ወደ ሀበሻ ለንግድ ይጓዙ ነበር። የዳህላክ ደሴትም በሀበሻ ቁጥጥር ስር መሆኗን ገልጸዋል። የነጃሺ ደሴት ሲልም ጠርተዋታል። ሙስሊም ነጋዴዎች በሀበሻ በስፋት ይንቀሳቀሱ እንደነበር የሚያረጋግጡ መረጃዎች ተገኝተዋል። በአካባቢው ሙስሊም ማህበረሰብ ቀደም ብሎ እንደተፈጠረ የሚያረጋግጡ ማስረጃዎች በዳህላክ ደሴት ተገኝተዋል። በኩፋውያን በአረብኛ የአጻጻፍ ስልት ኮፊት ስክሪፕት የተጻፈባቸው በርካታ የጥንት የሙስሊም መቃብሮች ተገኝተዋል። በተጨማሪም በትግራይ በደብረ ዳሞ ገዳም የወርቅ ዲናር እና የብር ዲርሃም ሳንቲሞች ተገኝተዋል። ሳንቲሞቹ በ703 ወይንም 84 ዓመት የጅራ አንስቶ የተሰሩ መሆናቸው ታውቋል። አንዳንዶቹ ሳንቲሞች በካሊፋው አብዱል መሊክ ቢን መርዋን የተሰሩ እንደሆኑ ይገልጻሉ። ሳንቲሙ በሚታየው አቅጣጫ መካከል ላይ ላኢላሃ ኢላላህ الا ላ ሸሪከ ለሁ ከአላህ በቀር አምላክ የለም ብቸኛና አጋር የለሽ ነው ይላል። ክቡ ደግሞ መሐመድ ረሱሉ አርሰልሁ ቢልሁዳ ሊዩዚረሁ አለዲን ኩልሂ መሐመድ የአላህ መልእክተኛ ናቸው፣ በሁሉም ሃይማኖቶች ላይ የበላይ ሊያደርገው በቅን መመሪያ ልኳቸዋል ይላል።